الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أما بعد فيكون درسنا من كتاب بلوغ المرام من أدلة الأحكام في كتاب البيوع في باب الربا حديث عبادة بن الصامت رقم الحديث 710 710ኛው حديث ላይ حديث عباده بن الصامت ነው من يقرأ المثنى فليتفضل مشكورا او مشكورا السلام عليكم ورحمه الله وبركاته استاذنا يا مرحبا الصلاه والسلام على رسول الله صلى الله عليه وسلم وعن عباده وعن عبادة ابن الصامت رضي الله عنه قال قال رسول الله صلى الله عليه وسلم الذهب بالذهب والفضة بالفضة والبر بالبر والشعير بالشعير والتمر بالتمر والملح بالملح مثلا بمثل سواء بسواء يدا بيد فإذا اختلفت هذه الأصناف فبعوا كيف شئتم إذا كان يدا بيد رواه مسلم آه، وعن عبادة بن الصامت رضي الله عنه أنه قال قال رسول الله صلى الله عليه وسلم الذهب بالذهب والفضة بالفضة والبر بالبر والشعير بالشعير والتمر بالتمر والملح بالملح مثلا بمثل سواء بسواء يدا بيد فإذا اختلفت هذه الأصناف فبيعوا كيف شئتم إذا كان يدا بيد رواه مسلم عباده ابن الصامت ከተባለው ሶሐቢ ተዘገበ ስራውን አላህ Subhanahu Wa Ta'ala ይወደድለትና ነብዩ ሰለላሁ ዐለይሂ ወሰለም የሚቀጥለውን ሐዲስ ሲናገሩ ሰማው ተናግረዋል አለ ምን ብለው الذهب بالذهب الذهب ሃኡ አይሳብም الذهب ካልነው መሄድ ነው የሚሆነው ትርጉሙ الذهب بالذهب ወርቅ በወርቅ ማለት ነው ذهب ወርቅ ነው ذهاب ከሆነ መሄድ ነው እንዳይሸውዳችሁ الذهب بالذهب ወርቅ በወርቅ ከተሸጠ والفضه بالفضه ብር በብር ከተሸጠ ፍዳ የምንለው ይሄው ጌጥ የምታደርጉት የምትጠቀሙት የድሮ ብር የምንለው ነው ይሄኛው ወረቀቱ አይደለም ወልቡሩ ቢልቡሪ ወልቡሩ ቢልቡሪ ስንዴ በስንዴ ወሻዒሩ ቢሻዒር ገብስም በገብስ ወተምሩ ቢተምር ደረቁ ተምር ነው ተምር ማለት ደረቁን ተምር በደረቅ ተምር ማለት ነው ወልሚልሁ ቢልሚልህ ጨው በጨው ከተቀያየረ ሚርጋንፉርን በሉት ምንም በሉት مثلا بمثل አምሳያ በአምሳያና ሰዋአን ቢሰዋ እኩል በኩል የደም ቤት እጅ በእጅ በእጅ ነው መሸጥ ያለበት ያሻሻጡ የግብይቱ አይነት መሆን ያለበት አምሳያ በአምሳያ አምሳያ ሲባል ደግሞ ተመሳሳይ መሆኑ ብቻ ሳይሆን ቀድሩ ራሱ አንድ አይነት መሆን ሰዋ አንብ ሰዋ አለ አከደው አጠነከረው አንድ አይነት መሆን አለበት የደም ቤት ደግሞ አንዱ ዛሬ ተሰቶ አንዱ ነገር መሆን መሆን የለበትም እጅ በእጅ መታ ሆኑ ሻጭ ሻጭና ገዢ ወይም ለዋጭና ለዋጭ ወዳውኑ መቀባበል አለባቸው ማለት ነው መቼ አንድ አይነት በሆነ ግሳት በደንብ ያዙልኝ አንድ አይነት እቃዎችን በአንድ አይነት እቃ ከተሻሻጥ ሁለት መስፈርት አለው ነው የሚያሳይ አይደል አንዱ እኩልና እኩል መሆኑ መባለጥ የለበትም ሁለተኛው እጅ በእጅ መሆን አለበት ነው ያለን فاذا اختلفت ከተለያየችስ هذه الاصناف እነዚህ ጎሳዎች አሁን የተጠቃቀስናቸው ስንት ናቸው የተጠቀሱ አይነቶች ስንት ናቸው እየተከታተላችሁ ከሆነ ስድስት አህሰንት ወርቅ ብር ስንዴ ገብስ ተምር ጨው ነው ተከሰ ስድስት ነው እነዚህ አይነታቸው ከተለያየሳ አንድ ሸርጥ ይጠበቅብናል ለግብይት አንድ መስፈርት አለው እሱ ምንድነው ፈቢዑ ከይፈሽቱም ማለት አሉ እንደፈለጋችሁ አድርጋችሁ ሽጡ አባልጡ ማለት ነው ስትፈልጉ አሳንሱ ስትፈልጉ ጨምሩ ማለት ነው ባይሆን ካነ كان يدن ይሄ ይሄን መሰርቱ እጅ በእጅ ከሆነ እጅ በእጅ cash ማለት ነው نقد ማለት ነው ታሽ ከሆነ ችግር የለውም የሚከለከለው ዱቤ መሆኑ እንጂ እጅ በእጅ ከሆነ ችግር የለውም رواه مسلم امام مسلم ዘግበውታል ቡር ነው የምንለው እሺ ذهب ያው ግልጽ ነው الذهب الذهب بيع الذهب بالذهب እንደማና الذهب بالذهب ማለት بيع الذهب بالذهب ነው ወይም حكم بيع الذهب بالذهب والفضه بالفضه والبر بالبر والشعر بالشعر والتمر بالتمر والملح بالملح مثلا بمثل አምሳያ በአምሳያ ነው ሰዋአን ቢሰዋ ሲሆን ነው የደም ቤት ሲሆን ነው መሻሻጥ የሚቻለው ከተለያየ ግን እንደፈለጋችሁ ባይሆን እጅ በእጅ ይሁን እንጂ ብለዋል ኢማሙ ሙስሊም የዘገቡት ሶሂህ ሐዲስ ነው የሚቀጥለውን ሐዲስ ቅሩና አንድ ላይ ነው የምናየው ሐሳቡን وعن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم الذهب بالذهب وزنا بوزن مثلا بمثل والفضة بالفضة وزنا بوزن مثلا بمثل فمن زاد أو استزاد فهو ربا رواه مسلم جزاك الله خيرا وعن أبي هريرة رضي الله عنه أنه قال قال رسول الله صلى الله عليه وسلم الذهب بالذهب وزنا بوزن مثلا بمثل والفضة بالفضة وزنا بوزن مثلا بمثل فمن زاد او استزاد فهو ربا رواه مسلم كابو هريره كعبد الرحمن ابن الصخر تزجب من على ابو هريره قال رسول الله يا الله ملكتنيا قالوا بلون النور من قالوا ملكتنياو الذهب بالذهاب ورق بورق مشطوا وزنا بوزن ክብደት በክብደት ነው ሚስለም ቢሚስል አምሳያ በአምሳያ ነው የአሜሪካ ወይም የውጭ ወርቅና የኢትዮጵያ የሀገራችን ወርቅ ወዝነን ቢወዝን ግራም በግራም ነው ክብደት በክብደት እኩል ነው የሚሆነው ሚስለም ቢሚስል አምሳያ በአምሳያ ነው ግራሙ ራሱ መበላለጥ አይቻልም والفضه بالفضه ብርም በብር ሲሸጥ ወዝነን ቢወዝን ክብደቱ ያው ክብደት መሆን አለበት ግራሙ እኩል መሆን አለበት ማለት ነው ሚስለም ቢሚስል አምሳያ በአምሳያ ነው ይሄ ሚስል የሚለው ወዝን ቢወዝን የሚለው በቂ ነበረ ነገሩን ለማጠንከር ነው አንድ አይነት ነው አንድ አይበላለጥ እንደማለት ነው ፈመን ዛደ የጨመረ ጨምራጎ ለመለዋወጥ የፈለገ አውስተዛደ ወይም እንዲጨመርለት የፈለገ ያስጨመረ እንደማለት ነው ፍላጎት ሲኖረው ጨምሮ ይብራ ያስጨመረ ማለት ነው فهو ربا ወለድ ነው ሲንና ታ አረበኛ ቃል ላይ ሲገቡ ትርፍ ቃል ሆነው ሲገቡ እነሱን ሲያነሷቸው ትርጉም ሰጪ ከሆነ ያኛው ቃል ጭማሪ ናቸው ይባላል ዛደ የሚለው ላይ አሁን ሲን የለችም ታ የለችም እስተዛደ ስንግን ሲንና ታ መጣች ተጨማሪ ሆኖ መጡ ፊደሎቹ ማለት ነው እዚህ ጋር ምን ያመለክታሉ አጠለብ ፍላጎትን ፍላጎትን ያመለክታሉ መጨመርን የፈለገ ማለት ነው እሺ እሱ ሪባ ነው የሚሆነው አንድ አይነት እቃ እየተሻሻጡ አንድ አይነት እቃ እየተለዋወጡ የጨመረ ሰው ወይ እንዲጨመርለት የፈለገ ሰው ናስ ወሬ እርሱ ባላል አሁን ስድስት ነገሮች ተጠቅሰዋል የስድስት ማሻሻጥ ነገርም አንድ ኤፍ ከሆነ እቃው ሁለት መስፈርት አለው ብያችኋለሁ እኩል መሆኑና እጅ በእጅ መሆኑ እቃው ከተለያየ ማባለጡ ይቻላል እጅ በእጅ መሆን ግን አለበት እሺ ጨምሮ የሸጠ ሰው በአንድ ላይ። ወለድ ነው የሚሆነው የሚል ነገር ነው ያመጡት ጨው ታውቃላችሁ ምንም ትርጉም አያስፈልጋችሁም ሚልህ ያው ሙረከብ ነው يحصل محلول ማዕድን ነገር ነው ይላል ሃይድሮጂን ምናምን ጋር እና ሆምጠጥ ያለ ምናምን ይላል ያው ለማያውቀው ሰው ነው እንጂ እኛ እናውቀዋለን ጨው ችግር የለም ጀሙ አምላህ ሚልህን አምላህ እንለዋለን ለብዙ ጨው አምላህ ነው የሚባለው مثلا بمثل سواء بسواء መመሳሰል ማለት አን የኩነ في القدر ልኬታ سواء بسواء እንዳለው متساويان فلا فضل لاحدهما على الاخر አንዱ ካንዱ መብለጥ የለበትም ማለት ነው የደም ቢድ ማለት እጅ በእጅ ማለት ነው ሰው መቼ ሲሻሻጥ በእግሩ አይቀባበልም ማለት በእጅ ነው የሚሻሻጠው ስለዚህ እጅ በእጅ የሆነው ካሹ ምን ተባለ እጅ በእጅ ተባለ የደም ቢየ ተባለ የድ የሚለው ከትከሻ ይዞ ኢላ አጥራፍ الأصابع እጣቶች ጫፍ ድረስ የድ ይባላል በጥቅሉ ማለት ነው የባ የሚለውን ዚራ የሚለው ሁሉ አካቶ ማለት ነው ግን ዋናው የሚፈለገው ያው ሲሻሻጡ ሲዛየው ሲጨባበጡ ስለሚያወዛውዙና ስለሚል ነው እንጂ የድ ከተባለ ፈቅጦ አይደሁማ ማለት እስከ ክሩ ድረስ ያለችው እጅ ነች መዳፎች ናቸው ነገር ግን ሁሉም ተንቀሳቃሽ ስለሆነ እዚህ ቦታ ላይ የድ የሚለው ሁሉንም ያካትታ እስከ ላይ ለማለት ነው እንደውም በኮሮና በእጅ መጨባበጥ ቀርቶ ይላል በኩምቢ ሆኗል ሰላምታውም ሽያጩም እንደዛ ሊሆን ይችላል ከፍ ብሎ ወደ ላይ مثلا بمثل سواء بسواء يدا بيد ያው አንድ ናቸው እነዚህ ቃላቶች 50 በ50 እኩል በኩል እጅ በእጅ ያው ካሽ ካሽ ማለት ነው طيب فضه وفضه ታቁታላችሁ ብር ነው ወዝነን ቢወዝኒን موزون بموزون እንደማለት ነው ተመዛኝ በተመዛኝ እኩል መሆን አለበት አይ الذهب يباع بالذهب موزونا بموزون ማለት ነው ተመዛኙ በተመዛኝ እንደማለት ነው አው ዩዘኑ ወዝነን መመዘንን ይመዘናል ለማለትም ያስከዳል ይላል እሺ ከነኚህ ባለፈው ከቀራነውም ተመሳሳይ ነው ላተቢኡ الذهب بالذهب الا مثل بمثل ولا تشفوا بعضها على بعض ولا تبيعوا الورق بالورق الا مثل بمثل ባለፈው የቀራነው ولا تشفوا بعضها على بعض ولا تبيعوا منها غائبا بناجز የሚለውን ሐዲስ እንዳትረሱ ሶስቱ ሐዲሶች ተመሳሳይ አንድ አይነት ሐዲሶች ናቸው ስለወለድ ስር ነቀል የሆኑ ህጎችን የያዙት እነዚህ ሶስት ሐዲሶች ናቸው هذه الاحاديث هي العمده في هذا الباب እዚህ አባበር ሪባ ላይ ወለድ ጉዳይ ላይ ዋና መሰረት ምሰሶ የሆኑ ሐዲሶች እነዚህ ናቸው ለምን መሰረት ነገር ነብዩ ሰለላሁ ዐለይሂ ወሰለም የዘረዘሩባቸውና ያብራሩባቸው ሐዲሶች ናቸው ብያናቸውን መስፈርታቸውን አንዱ ካንዱ ጋር ለመሸጥ መሟላት ያለበትን ነገር ያስቀምጡት ሐዲስ ላይ ነው ስለዚህ እዚህ ሐዲስ ላይ የተገኘው ነጥብ እነዚህ ነገሮች ላይ አሁን ዘረዘርናቸው ስድስት ነገር ላይ የተገኙ ህጎች ሌላ ነገር ላይ እነዚህ ህጎች ከተገኙ ያወለድ የሚለው ነገር ሊመጣ ይችላል ብሎ መቀየስም ይቻላል ማለት ነው ለምሳሌ ስናይ ذهب بذهب فضه بفضه የሚለው ነቅደን ይባላል ይሄ ሁለት ብሮች ይባላሉ ሁለት ብር ሳይሆን ነጠላ ሁለት ብር እንዳይመስላችሁ አይነታቸው ሁለት የሆኑ የብር አይነቶች የመለዋወጫ የመገበያያ አይነቶች ማለት ነው ሁለቱ طيب ከዛ ስንት ቀሩን አራት ቀሩን አልቡሩ ቢልቡር والشعير بالشعير ወተምሩ ቢተምር ወልሚልሁ ቢልሚልህ እነዚህ ደግሞ አንድ ናቸው ይባላል ከምን አንፃር አንድ የሚያደርጋቸው ምንድነው ሲሚ ነገረኝ ስንዴና ስንዴ ገብስና ገብስ ተምርና ተም ጨው አንድ አይነት ናቸው አንድ የሚያደርጋቸው ነገር አለ ምንድነው ምግብ መሆናቸው የሚመገቧቸው መሆኑ ስንዴ ያው ምግብ ነው ገብስ ምግብ ነው ተምር ምግብ ነው ጨውሳ አጣፋጭ ምግቦችን አጣፍጦ ምግብ የሚያደርገው እሱ ነው ስለዚህ መጥዑምነት ነው አሁን ምክንያቶችን ለማወቅ ነው ወለድ ሊገባ የሚችልባቸው ነጥቦች ዋና ምክንያቶች ሰፋ ያለ خلاف አለ ግን እዚህ ሀርስ አሁን የምንረዳው ምንድነው አንድ የመለዋወጫ ምን ልበላቸው ዑምላ ኖት ምንላቸው ብር ኖቶች ምንላቸው መለዋ መግዣ ብር የሚባለው ነገር መሆኑ ወርቅም አልነው የማዕድኑ ብርም አልነው ወረቀቱ ብርም ቢሆን ወረቅ ወርቅ ባለፈው ወርቅን ላቢ መስለም ይመስል ብሏል ይሄ ሁሉ አንደት ምክንያት ይይዛል ማለት ነው ተመጋቢነቱ ምግብ ለምግብ መዋሉ ደግሞ አንድ ምክንያት ነው እነዚህ ነገሮች ያሉበት ነገር ሁሉ ተመጋ ከሆነ የአንድ ነገር መሻሻጫ ቂማ ዋጋ ሆኖ ከተገኘ ሪባ ሊገባ ይችላልና ህጎቹ ተግባራዊ ይደረጋሉ ምን አለ እዚጋ فانه صلى الله عليه وسلم ذكر النقدين ብርና ወርቅ والمطعومات الاربع ለምግብ የሚውሉ አራት ምግብ ነገሮችን ለምንድን ነው የጠቀሱበት ኢዳነን ለማሳወቅ ነው ቢአነ ዒለተ ሪባ ወለድ ሊገባበት የቻለው ምክንያቱ አሰመንየቱ ዋጋነት ነው አው ጧሙ ወይም ተመጋ ምግብነት ነው ኢሽዓራን بان الربا انما يكون في النوعين المذكورين ሁለት አይነት ነገር ላይ ነው ወለድ ሊገባ የሚችለው ለማለት ነው ሰማንነትና ጧዕምነት طيب او ما يقصد لغيره وهو الملح ብሏል ያው ጨውን በትክክል ምግብ አንለውም ግን ከምግብ ጋር ተቀማሚ ወይም ቀማሚ ስለሆነ ማለት ነው እዛው ይገባል ዝሮ ዝሮ ان هذه الاجناس السته هي الاجناس الربويه المنصوص عليها እንግዲህ ሐዲስ በግልጽ የመጣባቸው ስድስት ነጥቦች ናቸው ዳጉሳ ጤፍ የሚባል ነገር ተጠቅሷል የለም ሌሎች እህሎች አሉ ማሽላ በቆሎ ወገሬ ምናምን እንግዲህ ብዙ ነገሮች አሉ የምንመገባቸው መኮሮና ወዘተ አልተጠቀሱም ነገር ግን እነዚህ አራት ውስጥ ይገባሉ መጥዑምነት ምግብነት የሚለው ምክንያት ውስጥ ይገባሉ እንደገና ዶላር ብር ሌራ የአውሮፓ ምን ይባላል እነዚህ እነዚህ አሁንም እዚህ ሰዓት ተጠቀሱም ነበር ግን ፍዳና ዩሮ አይዋ ፍዳና ሪ ማነው ዘሃብ የሚለው ውስጥ ይካተታሉ ማለት ነው የማንኛውም ሀገር ብሮች መነሻቸው ወርቅና ፍዳ ነው ብር ነው እዛው ሲካተታሉ ስለዚህ የሳዑዲ ሪያል 10 ሪያልን በ11 ሪያል መቀየር አይቻልም ለምን ተመንየን ተመንነት ስላለው ዶላርን በዶላር በአይነቱ አበላልጦ መለወጥ አይቻልም መመንዘርሳ መመንዘር ይቻላል ግን የደም በየት ነው የሚሆነው አሁን እጅ በእጅ የሚለው ነገር አንድ አይት ዶላር በዶላር ከሆነ ሪያል በሪያል ብር በብር ከሆነ ለምሳሌ ባለ 100 ብር አለን ባለ 50 ብር አለን ፈንክትልኝ ይላል መቶውን ሁለት 50 50 ግን ሰጠው እንችላለን ችግር የለውም የተሰጠው ዋጋ እንደዛ ስለሆነ ነገር ግን የደም ቢሄድ መሆን አለበት እጅ በእጅ መሆን ዶላሩ ሙሃከታ ለምን ሪባ የሚገባው አንደኛ ሰመን መሆኑ ዋጋ መሆኑ ነው ሁለተኛ ለምግብ መዋሉ ነው ብለናል ስለዚህ በነስ የመጣው ስድስት ናቸው ሪባ ይገባባቸዋል ተብሎ ተነገረው ሌላው በቂያስ የገባ ነው አልጅንሱ اذا بيع بجنسه ጎሳ በጎሳው ከተሸጠ ለምሳሌ ወርቅን በወርቅ ስንዴም በስንዴ يشترط لصحه العقد امران ሁለት ነገር ያስፈልገዋል ምን ምን መመሳሰል እኩል መሆን እጅ በእጅ መሆን አለቀ مثلا بمثل التقابض መቀባበል እጅ በእጅ ولا تبيع غائبا بناجز ብለዋል እጅ በእጅ ስንል ሩቅን በቅርብ ካሽን በዱብ ያተሽጡ ብለዋል ምን አለበት ቦታ ላይ መጥዑምነትና ተመንያ ያለው ነገር ላይ ማለት ነው አማ اذا كان البيع بين الجنسين كذهاب بفضه ወርቅን በብር ብርን በወርቅ ወይም ስንዴን እ በተምር ከሸጥንሳ ምን ይጠበቅብናል ንገሩኛ ብርን ወይም ደግሞ ስንዴን በተምር የምንሻሻጥ ከሆነ ምን ይጠበቅብናል ምን ማድረግ ይጠበቅብናል ነው ربا እንዳይገባብን ربا እንዳይገባብን የሚጠበቅብን እጅ በእጅ ማድረግ ነው cash በ cash ማድረግ ነው ማባለጡ ይቻላል ተምሩን 10 ካርቶን ምን አገባ ስንዴውን አንድ ኩንታል ያርገው ችግር የለውም ነገር ግን ካሽ በካሽ እጅ በእጅ መሆን አለበት ነው ከተቀያየረ አንድ አይነት ከሆነ እኩልም መሆን እጅ በእጅ ወይም ካሽ በካሽ መሆን አለበት ነው طيب አልጂንሱ ጂንስ ጎሳ እንደ ማለት ነው ልዩ ስም ያለው ማለሁ እስሙን ኻስ ነው በውስጡ በጎሳ ውስጥ አኗን ያካተለ ለምሳሌ ብር የምንለው ዩሮ የምንለው ዶላር የምንለው ምንድነው ጂንስ ነው ዶላር ስንት ኖት አለው አውሮፓዎች የኢትዮጵያ ብር ስንት ኖት አለው ብር የሚለው ጂንስ ነው በውስጡ ግን አንዋ አለ ወርቅ የሚለውም ስም ነው በውስጡ ብዙ አይነት ወርቅ አለ ነው አለ وهكذا ሪያል ምንም ባለ 1 ባለ 10 ባለ 50 ባለ 100 200 ብር ነው እንጂ ዶላር አለ እንዴ طيب على جهال ይሄ ምን ይባላል ዶላር የሚለው ብር የሚለው ጂንስ ይባላል ጎሳ ማለት ነው ውስጡ እንደገና አንዋ አለ ውስጡ ነው አለ አይነት ባለ 50 ባለ 10 ባለ ምን አይነት እንለዋለን طيب الجنس ما له اسم خاص يشمل انواعا والنوع هو الشامل لاشياء مختلفه باشخاصها وقد يكون نوع جنسا وبالعكس والمراد هنا الجنس الخاص كالبر طيب ስለዚህ አሁን ከዚህ የምንወስደው ትምህርት ምንድነው اجمع العلماء على تحريم التفاضل في جنس واحد አንድ አይነት እቃ ላይ አንድ አይነት ጎሳ ላይ ማበላለጥ ተከልክሏል ከየቱ ሐዲሱ ዑባዳ ኢብኑ ሳሚት ከጠቀሳቸው ከስድስት ነገሮች ላይ ማለት ነው እንደገና اجمع العلماء على جواز التفاضل بين جنسين ጎሳው ከተለያየ ጎሳው ከተለያየ ማበላለጥ ይቻላል ለምሳሌ የሚበላ ነገር ላይ ቡርና ተምር ብለናል ሁሉም የሚበላ ነው ነገር ግን ጂንሰይን ነው ጎሳው ይለያያል ይበላ እንጂ የሚበላው ነገር ጣዕሙም ሁሉም ይለያል ልክ ባለ 500 ባለ 100 እንደምንለው እንደሚለያየው ብሩ ላይ ማለት ነው ባይሆን ቢሸርጥ ተቃቡድ ኢጅማ ማበላጥ ይበቃል ጎሳው ከተለያየ ግን እዛው ቦታ ላይ መቀባበል አለባቸው فاذا اختلفت هذه الاصناف فبيعوا كيف شئتم اذا كان يدن بيد ከሚለው ትምህርት ምን ወስደው ነው ሳይለያዩ መቀባበል አለባቸው ነው አንድ ቤት ውስጥ ገብተን ተገበያየን እዛው ዋል ከጧት እስከ ማታ እዛው ቤት አልወጣንም ተለያዩ አይባልም ያው አንድ ላይ ናቸው ሲወጣ ከቤት ወጥቶ ሲሄድ ነው ተለያየ የሚባለው መጅሊስ አቅድ ማለት የሚሻሻጡበት ቦታ ነው ተቀምጠውም ሆነ በአውሮፕላን እየሄዱም ሆነ በእግራቸውም እየሄዱ ይሁን ጋልበው እየሄዱም ይሁን ሰዎቹ እየተንቀሳቀሱ ግን አንድ ላይ ናቸው ይባላል በአንድ እስከ ተጓዙ ድረስ አንድ መኪና ውስጥ ሆኖ እስከ ተጓዙ ድረስ ለምሳሌ ተለያይተዋል የሚባለው በባህላችን ከነከ ተለያይተዋል የሚባልበት ነገር ሲሆን ነው አለ በዑርፉ ሸሪዓው ያስቀምጥልህ መለያየትን ተራርቀናል ተለያይተናል የምንለው ከመኪና ወጥቶ ወደ ቤቱ እኛም ወደ ቤት ስንሄደው እንጂ አንድ ቤት አንድ መኪና ከሆነ ተለያይተዋል አይባልም ከሪያድ መካ እስከሚገቡ አንድ ላይ ከሆኑ ያው አንድ ቦታ እንዳሉ ነው የሚቆጠረው على اي حال اذا كان المبيعان من جنس واحد አንድ እቃ ከሆነ የሚሸሻጡት ነገር መመሳሰል አለበት ተማሱል ማለት ያሪ ሸርዒ ተመዛኝ ከሆነ በመመዘን ተሰፋሪ ከሆነ በመስፈር ሸርዒ ህጋዊ በሆነው መለኪያ ሚያር ለምሳሌ ወርቅ ላይ ሚዕያሩ ተመዛኝ መሆን አንድ ሁለተኛ አያር ይፋል ይሄ 21 18 ማምን በምንድን ነው በአማርኛ አማርኛው ግራሙ ሳይሆን ካራቴ አይዋ ካራቴው ማለት ነው አይነቱ ዕያር ይባላል አንዴት መሆን አለበት አንድ ባንዴት አለዛ ደግሞ ያኛው አንዱ 21 አንዱ ከሆነ አንዱ ሽጦ በዛ ዋጋ ደግሞ ይሄኛው መግዛት ነው የሚሆነው እንጂ ይሄ ባለ 21 ካራት ነው ይሄኛው ነው ይበላል እንዳይባል ለምሳሌ አለ فلا يصح بيع رطبه بيابسه ደረቁን ምግብ በርጥብ መሸጥ አይቻልም ተምርን በተምር ከሆነ ችግር የለም ደረቁን በርጥብ ግን ያው ለተወሰነ ነገር ተፈቅዷል እንጂ አይቻልም እርጥቡን በተቀቀለው አይቻልም ይላል የተፈጨውን ዱቄት ባልተፈጨው ሐቡን ሳይፈጭ ያለውን እህል በተፈጨው መለዋወጥ የለባቸው መለካው ይለያያል የዱቄት ሚዛንና እንት ሚዛን ይለያያል አይደል مما يحسم اختلاف الصفات ሲፈቱ ባህሩ ይለያያልና ያ ደግሞ ሲለያይ ለመመዘን ማስቸጋሪ ይሆናል ለመስፈርም ዱቄት ተሰፍሮ እህል ተሰፍሮ ትንሽ የመበላት ባህሪ ያመጣል ለምሳሌ ተምሩ ደረቁ ተምር ፈሳሽ ውሃ አለው ይሄ በካርቶን የሚሆን የሚታሸገው በቆቆሮ የሚታሸገው ፈሳሽ ነገር አለው ይሰፈር ቢባል አይመችም አንዱን በስፍር ማምዱ ይከብዳል ስለዚህ ሚዛን ሚዕያሩ መለኪያው ምን ይሆናል ክብደት ይሆናል ማለት ነው اتفقوا على انه لا يباع موزون بجنس الا وزنا ተመዘኝ በጎሳው ከሆነ በመመዘን ነው ተሰፋሪ በመሰፈር ነው መመሳሰል የሚለው ህጋዊ በሆነው መለኪያ ሊመጣ ስለማይችል እንደዚህ መሆን ያለበት فأهيئوا فيه الكيل መስፈር የማይመቸው ከቱሙሪ ተምርን ይመስል አለ ተርሻል ተርሻሃል ሚያዋሪ ውሃ የሚወጣው ነገር ማለት ነው እዚህ ጋር ፈልወዝኑ መመዘን ያለበት እሺ شيخ الاسلام علة الربا የወለድ ምክንያቱ ወርቅ ላይ እብር ላይ ዋጋ መሆኑ ነው ብለዋል ተመዛኝ መሆኑ አይደለም ብርና ወርቅ ተመዛኝ ስለሆነ ሳይሆን ዋጋ ስለመሆን ነው ይሄን ምክንያት ከተቀበል ብሮቹ ሊገቡልናል ወረቀቶቹ አላያህ ይሄን ተቀበለ ህርት መጅሊስ ዑለማ በሳውዲ ውስጥ የሚገኙ ራብጡ ዓለም ኢስላሚም ሆነ ሙጀመዕ ፍቅህ ኢስላሚም ሆነ አጽድቀው የሄዱት ኢለቱ ጅምሁር ዑለማዎችም የተቀበሉት ዋጋነትና ተመጋቢነ ምግብ መሆናቸው ነው የሚለው ጥሩ ነው ብለዋል ይሄን ይዞ መጓዙ አማራጭ የሌለው ነው እሺ እዚህ ጋር ተያይዙ ሐዋላ እንንታ አውሮፓም ያለ መስኛል እናንተ ጋር እኛም ጋዘ ሐዋላ የሚባል ነገር አለ ብዙ ጊዜ ጥያቄም ስለሚነሳ የግድ ጉዳው መነሳት አለበት ሐዋላ የሚለው አሁን የምትረዱት ምንዛሬ ነው የሚባለው ወይስ አደራ ነው የሚባለው ብር ሐውልልኝ ብሎ ሲመጣ አንድ ሰው ይሄን ብር ባክ ኢትዮጵያ ድርስልኝ የሚል ትርጉም እንስጠው ወይስ መንዘረኝ የሚል ምን ትርጉም እንስጠው ምንዛር የሚላለ ሁለቱም የሚላለ ላክል የሚባለሽ አሁን ዑለማዎች አንዱ ይበቃል ይላችኋል አንዱ ደግሞ ሬባን ነው አይቻልም ይላችኋል ይሄን ነገሩን አጥሞ በደንብ አጥኖ አለማየት ነው እዚህ ጋር ያለው አሁን አንደኛ ምንዛሬ ነው ስንት ነው ዋጋ እያለች ተከራከረች በስንት ልክልኛለህ ምንዛሬ ነው እያወራች ያለች አሁን እዚህ ጋር በስንት መነዝረኛለህ አንዱን ዶላር ወይም አንዱን ሺህ ዶላር አንዱን ሽሪያል በስንት መነዝረኛለህ ነው ዋጋ ይነግራታል አይዋጣኝም ሌላ ቦታ እንደዛ አግኝቻለሁ ትለዋለች ስለዚህ እሺ ይሄን ያህል አረግልሻለሁ ይሄ ምን ዛሬ ነው طيب እሷ ዶላር ነው ያዘችው ወይም ሪያል ነው ያዘችው ወይም ዩሮ ነው ያዘችው ወይም የያዘው የምትፈልገው ኢትዮጵያ ብር ነው ዛሩን ይስማሙ ዋጋ ተስማሙ አለቀ አሁን ምን ቀረ ተቃቡት የደም ቤት ቀረ ማባረጡም ይቻላል ከተለያየ ማባረጥ ይቻላል ብለናል ተቃቡት መቀባበል አለባቸው ነው አሁን ብር ስትልኩ ሐዋላ ስትሰጡ ምንዛሬ መነዘራችሁ እጅ በእጅ ነው የምትልኩት ወይስ ይቆያል ብሩን ተቀበላላችሁ ወላ ተቀበሉም ይሄ ወለድ ሪባ የሚገባበት እንግዲህ ሪያሉን ከሰጠሽ ዶላሩን ከሰጠሽው አሁን እሱ ደግሞ የኢትዮጵያውን ብር መስጠት አለበት ምንዛሬ ላይ የደም መሆን አለበት ካልሆነ ምን መፍትሄ እንጣ ቸክ አልሙሰደቅ ማህተም የተረገጠበት ቸክ ይስጥሽ የኢትዮጵያ ብር በኢትዮጵያ ምን ቸክ የሚባል አይደል ቼክ ይሰጥሻል እዚህ ሪያሉን ስትሰጪው ዶላሩን ስትሰጪው ሙሰደቅ የሆነውን የተመታ ማህተም ማለት ነው የተፈረመበት ማለት ነው ያ ከሆነ በመቶ ሺህ ብርም ከሆነ የሚደርስ ምንዛርሽ ያን ነገር ጽፎ ፈርሞ ማህተሙን ረግጦ ሰጠሽ ተቀበለሽ አማት ይቻላል ብርሽን ተቀበለሻል ምክንያቱም ቼክ ነገ ሄዶ ህጋዊ ነው ትከራከሪበታለሽ ትከሽበታለሽ የደም ቤድ እንደያዘው ይወሰዳል ለምን የኢትዮጵያ ብር ዝብ ይሰጥሽ አንቺ ምን ስለማትፈልጊው ደሞ እንደገና አዙረሽ ወሰድልኝ ነው የሚሆነው ስለዚህ የደም ቤድ መሆን አለበት ነው ወደ እንደዚህ ከወሰድ ነው ምንዛሬው ላይ ወይ ደግሞ ዶላር ይሄን ዶላር ኢትዮጵያ ድርስልኝ እሺ አደራ ነው የሚባለው እንግዲህ አደራ ነው አንድ ወይም ደግሞ ከሆነ ክፍያ ይከፈለዋል በነፃ ከሆነ አደራ ነው ክፍያ የሚቀበል ከሆነ ይሄን ብር እዛ ለማድረስ ኃላፊነቱን ወስዶ ብር ካንቺ የሆነ ብር ይቀበላል አንድ ሺህ ዶላር ሰተሽ ከሆነ 20 ዶላር ጨምራቴን ትጨምረዋለሽ ወለድ ይሆናል አይሆንም የፋት ነው የተቀበለሽ ያለው አሁን ዛሬ አይደለም የልፋት እዛ የሚያደርስበትን ኃላፊነት የሚወስድበትን ነው ካርጎ እንደምንዘጋው ቃ ማለት ነው እየተቀበለሽ ያለው እንጂ አባልጠን አንቺ ያጨምረሽ እንለዋወጥ እያለሽ አይደለም ያለው እዛ ላይ ያሰጥልሽ ነው እሱ ይሄን ወስዶ እዛ ያድርስልሽ እዛ ወንድም ስላለው እዛ ያስቀምጠው ብር ስላለው እዛ ይስጥሽ ችግር የለም ተግባባን እዚህ ወለድ ላይ ማን ነው እዚህ ምንዛሬ ላይ ሁለት ነገር ነው ያለው ምንዛሬ አለ የምንዛሬ ህግ መከበር አለበት እንደገና እዛ ስጥልኝ የሚባል ነገር አለ ያ መከበር አለበት ነው ሁለቱ ባንድ እንዲሄድ አንድ ቼክ መስጠት አለበት ሰውየው እዚህ አለዛ ደግሞ አጭር ዘዴ ልንገራችሁ ሌላ ቀጥታ ዶላሩን ይዛችሁ ልትሰጡ ስትሄዱ ዋጋ ስንት ነው ይነግራችኋል ይሄን ያህል طيب አሁን ቀጥታ እዛ አስገብተህ ደረሰ ይላክልኝ ደረሰኝ የኢትዮጵያ ንግድ ባንክ ማህተም የረገጠበት ካሽ ወደ እኔ ሂሳብ መግባትን አረጋግጥልኝ እሺ ሰጠሽ ላ ወደው ደውሎ የኔ ህብር አስገቡና ደረሰ ላኩልኝ አለ ደረሰ ተላከ ኦሪጂናሉ ማለት ነው ፎርጂን እንግሊዛ ያዘስ አንፈልገው ኦሪጅናሉን ሰጠሽ እሱን ተቀበለሽ አንቺ ሰጠሽው ተቀበላሽ ተቀባብላሽዋ ችግር የለው ምን ዛሬው ከፍዝቅ ይበል ችግር የለም አንዱ ብልጥ ምን አደረገ የሆነ ሰው ላይ ብር አለው ያ ሰው ብር ላክልኝ ይለዋል ላም ይወለደች ብሏል እምቢ ያለኝ ብር ዛሬ ላገኘው ነው እሺ አለው ዋጋ ተነጋገሩ አሁን ተሏስ ገባልኝና ዛ ኢትዮጵያ ስላክልኝ እኔ እዚህ ለምፈልገው ሰው ልስጥልህ ይለዋል እሺ ለና ምን ያደርጋል ጎበዝ ቶሎ ብሎ ባንክ ያስገባና ገና ሳይጨርስ ቸኩን ምትታገው ደንበኛ ነው ኦኬ ብሎ ረግጠው ሲሰጡት ቅብል ብሎ ፎቶ አንስቶ ቀጥታ ልኮለታል እዚህኛው ሰውዬ ሳውዲ ላለው ይሄ ደግሞ ሪያል ሙስሊም ካይለዋል ወዳውኑ ያስከነስለዋል ያኛው ሰውዬ ደግሞ <laughs> ፈጥኖ ማለት ነው አስከነሰለው ከዛ ከባንክ ያስገባውን ብር አወጣ ማለት ነው እዚህም ሪያሉን ተቀበለ እዛም ደግሞ ያስገባለትና አወጣበት ተከነሰለ ይሄ ሰው መቼም ብር ገብቶኛል ደረሰኛል ብሎ ሲሄድ ያስገባው ሰውዬ ከንስሎታል ይሉታል እንዴት ይከነስለዋል ደረሰ ኮኝ ይዣለሁ ይላቸዋል የት አለ ይሄው ይላቸዋል አሁን ባንኩ ሊከሰስ ነው የተከነሰለ ብር እንዴት ደረሰ ትሰጣላችሁ ገጠሙ እሽምግልናው ላይ ራሴን የነበርኩበት ባንኩ ሊከሰስ ነው ተጨንቁ እነኚህ ደንበኞች ሆነበት ያስከነሰሉት ተደራድረው ተደራድረው ያ ሰውዬ ብሩን አገኘ ደረሰ በመያዙ ማለት ነው የኛ ሰውዬ ተሸወደ አስከንሶት የነበረውን ብር መልሰ ክፈል ተባለ ከፈለ ለምን ለባንኩ ሲል የባንኩ ሰራተኛ ይባረር ከስራው ተባለ እሱ እንዲባረር ደግሞ አይፈልግም ይሄኛው እስር ቤት ሊያስገባበት ሆነ ማለት አያችሁት ደረሰኝ እንግዲህ መቀበሉ ያመጣውን ውጤት እዩት forge ከሆነ ግን አደጋ ነው እዚህ ጋር ጥንቃቄ መደረግ አለበት አላየሃል እጅ በጅ የሚለው በደረሰኝ በቼክ ሊሆን ይችላል ብለዋል የኔ ሐሳብ አለ ምንግራችሁ ወለማዎች ያስቀመጡት ነገር ነው እንደገና 10 ሪያል አንዳንድ የምትለው አንድ ሁለት ይያል 10 ሪያል እንደገና አንድ 10 ሪያል የምትባላለች አይደል እሱ መለዋወጥ ይቻላል አይቻልም ይቻላል ዲፍኑና ብትኑ ማለት ነው ይቻላል ነገር ግን ባላንድ ኖት 11 ዲፍን አንድ አድርጎ አይቻለም ለምን ዋጋቸው አይነታችን ላይ እንጂ ዋጋቸው እኩል ነው መሆን ያለበት የተቀመጠው ባላንድ አንድ ብር ሆኖ 10 አንድ ዲፍን ሆኖ 10 አንድ ነው ዶላሩ ሙሃ ከዛ ቀይሱት ዩሮም ብትገቡ እንደዛው ነው 100 ዶላር በ100 ዶላር በብትኑና በዲፍኑ መቀየር ይቻላል አበላልጦ ግን አይቻልም 501 ሪያል አለ ዲፍን ብትና አለ መቀየር ይችላሉ አንድ ብር መጨመር ግን አይቻልም እዚህ ጋር የምታወጡት ምንድነው የሚቻለው ይሄንን ብር እዚህ ቦታ አድርስ ለዚህ ሀገር የሚባል ከሆነ ግን ባንኩ ለምሳሌ አገልግሎት ይቀበላችኋል ሶሶሪ ያለ መልአክ ምንዛሩ ዘጭርስላችኋል ዋጋው ይነግራችኋል ከዛ የማድረሻ ደግሞ እንደገና ይቀበላቸዋል አዎ ምን ዘው ዘዋልቋል የመላእክያ ነው የሚቀበላቸው የመላኪያ ደግሞ ራስ ይችላል ዋጋ ነው ይቻላል ነው ሌላ ምን ይቀራል እዚህ ጋር ምን ይቀራ ነገር የለም ኢንሻአላህ ተሰፋሪ መሆን ተመዛኝ መሆን ዋጋነት ምግብነት የሚሉት ነገር ነጥቦች ደግሞ አሉ ዋናው ነገር ምትዝልኝ ዋጋ መሆንና ለምግብ መዋሉ ነው ለምግብ የሚውል ሆኖ ተሰፋሪ ለምግብ የሚውል ሆኖ ተመዛኝ መሆንም አንድ ላይ ቢመጣ ችግር የለም ለምግብ ያልዋለ ተመዛኝ ለምግብ የማይውል ተሰፋሪ መሆኑ ግን ሪባ ሊያመጣ አይችልም ምግብነት አብሮ ሲደመር እንጂ ብለዋል ቀጥሉ ሰዓት ካለ ሰላም وبركاته وعن أبي سعيد الخضري أبي هريرة رضي الله عنه آه رضي الله عنهما أن رسول الله صلى الله عليه وسلم استعمل رجلا على خيبر فجاءه بثمر جنيب فقال رسول الله صلى الله عليه وسلم أقل مر خيبر هكذا فقال لا والله يا رسول الله إنا لنأخذ الساعة من هذا بالساعين والساعين بالثلاثة فقال رسول الله صلى الله عليه وسلم لا تفعل دع الجمع بالدراهم ثم ابتع بالدراهم بالدراهم جانبا وقال في الميزان مثل ذلك متفق عليه ولمسلم وكذلك الميزان طيب وعن ابي سعيد الخدري وابي هريره رضي الله عنهما أن رسول الله صلى الله عليه وسلم استعمل رجلا على خيبر فجاءه بتمر جنيب فقال رسول الله صلى الله عليه وسلم اكل تمر خيبر هكذا فقال لا فقال لا والله يا رسول الله انا لناخذ الساعه من هذا بالساعين والثلاثه فقال رسول الله صلى الله عليه وسلم لا تفعل بيع الجمعه بالدراهم ثم ابتع بالدراهم جنيبا وقال في الميزان مثل ذلك متفق عليه ولمسلم وكذلك الميزان ابو سعيد الخدري ታዋቂ ሱሐቢ አቡ ሁረራም እንደዚህ ታዋቂ ሱሐቢ ከሁለቱም ተዘገበ የሁለቱንም ስራ አላህ ይወደድላቸውና ምን ብለው ዘገቡ ነብዩ ሰለላሁ ዐለይሂ ወሰለም استعمل رجل ما አንድ ሰው ሾሙ ማለት ነው استعمل ሰራተኛ ያደረጉት ማለት ነው ረጁለን የሆነን ሰውዬ የት አላ ኸይበረ ኸይበር ላይ የኸይበር ተወካይ ያለውን ነገር ሰባስቦ የሚያመጣ ዘካ እንደ ማለት ነው የዛ አካባቢ ተጠሪ ሰራተኛ አድርገው ላኩት እና ያም ሰውዬ አሰባስቦ ምን ብሎ ፈጃአሁ ቢተምሪን ጀኒብ በጣም ቆንጅዬ ተምር ምርጥ ተምር ይዞ መጣ አንዳንድ ተምሮች ተዋቸው በጣም ያምራሉ ጣማቸውም አይነታቸውም ይለያል ጀኒብ ማለት ማለት ነው ጠይብ ማለት ነው በጣም ጥሩ ማለት ነው فقال رسول الله صلى الله عليه وسلم በጣም ደስ አላችና ቆንጆ ተምር ሆኖ ሲያውት አኩሉ ተምሪ ኸይበር هكذا አሉ የኸይበር ተምር ሁሉ እንደ አጠቃላይ እንደዚህ ያምራል ማለት ነው ይሄን ይዘህ የመጣኸው አሉት فقال لا አይደለም አላቸው አንድ አይነት አይደለም እንደዚህ አይደለም አጠቃላይ ኸይበር ተምር እንደዚህ አይደለም አላቸው والله يا رسول الله يا الله من نور انت الله መክፈኛ ኢና ለነኹዙ الصعب من هذا አላቸው የዚህን ቆንጆን ተምር አንድ ቁና እንወስዳለን እንሸጣለን ወይም እንገዛለን ቢሳዓይኒ በሁለት ቁና ወሰላተቲ በሶስት ቁና መስፈሪያ ነው አንድ አይነት መስፈሪያ ሆኖ ለምሳሌ በአንድ ኩንታል እንዲገባን በሁለት ኩንታል አንዱን ኩንታል በሁለት ኩንታል ወይም አንዱን ኩንታል በሶስት ኩንታል ምን ቀይረዋለን አጅዋ እንትን ነው ታምሩ ጥሩ ነው ግን ይለያል አጅዋ ነው ነው አጅዋ የምንለው ቀይም ሆነ ምንም ሆነ ብቻ ጥሩ ተምር የሚባል አለ በዋጋነት ለየት የሚል ማለት ነው አንድ ኪሎ 60 የሚሸጣል እንግዲህ እንደገና 10 ብር የሚሸጣል ተምር በጣም ብዙ ነው አለው ከ60 በላይ የሚሸጥም አለ አላ አይ ሐል ጥሩን ተምር ይዞ ሲመጣ የኸይበር ሁሉ ተምር እንደዚህ ነው ወይ ሲሉት አይደለም የማይረባ ተምር ከመኖር የተነሳ ናቸው አንድን ቁና በሁለት ቁና ምን ቀይረው ተምር አለ በሶስት ቁና ምን ቀይረው አለ ለሱ ሐራሙን ከፍም ሆነ ያቅም ያለውን ተጨባጭ ነው የሚነግራቸው ከዛ ምን አሉት فقال رسول الله صلى الله عليه وسلم لا تفعل እንደዚህማ መሆን የለበትም አንድን ቁና ተምር በሁለት ቁና ተምር አንድን ካርቶን ተምር በሁለት ካርቶን ተምር አይቻልም እንደዚህማ እንዳትፈጽም አሉት هذا من بالدراهم ያሉት ቢዕል ጀምዓ بالدراهم ሁለቱን ቁና ተምር ወይም ሁለቱን ካርቶን ተምር ሽጠው በምን በተምር ሳይሆን بالدراهم በብር በሪያል ሽጠው በዶላር ሽጠው በዩሮ ሽጠው ከዚያስ ثم ابتع بالدراهم በዛ በዶላር ወይም በሪያልህ ጀኒበን ማለት ምርጥ ያልከውን ተምር ግዛ ثم ابتع ማለት መሽተሪ ማለት ነው ግዛ ማለት ነው بالدراهم በዛ በሸጥከው ድርሃም ሆሳ ወይም ደግሞ ማይረባውን ተምር ሽጠህ ባገኘኸው ብር ጀኒበን አይ ተምረን ጠይበን ቆንጆውን ተምር ግዛበት የኢትዮጵያን ወርቅ ሽጠህ የኩዌት ግዛበት ማለት ነው እንጂ የኢትዮጵያን ወርቅ እጥፍ አድርገህ የኩዌትን አንድ አድርገህ መሻሻጥ መለዋወጥ አይቻልም ነው ተመሳሳይ ቃ ስለሆኑ ተምር በተምርም እንደዛው ነው وقال في الميزان ተመዛኝ ነገር ላይ مثل ذلك እንደዚሁ ብለዋል ተመዝኖ 100 ኩንታል ክብደቱ 100 የሆነውን ነገር አሁንም ተመዝኖ 100 በሆነ እንጂ የሚሸጠው መባለጥ የለበትም አንድ አይተቃ ከሆነ የውጭ ስንዴ የሀገር ውስጥ ስንዴ የሚባል የውጭ ሩዝ የሀገር ውስጥ ሩዝ የሚባል ሩዝ ሩዝ ነው ስለዚህ አንዱ ባንዱ አታባልጥ ነው ሩዝ ከሆነ ሁለቱም ሩዞች ከሆኑ ያለ አማራጭ ቀይ ጤፍ ነጭ ጤፍ ጤፍ ነው ጤፍ ነው አታባልጥ ነገር ግን አንዱን ሽጠህ ሌላው መግዛት ይችላል ነው በሚዛን ላይም እንዲሁ ዋጋን ታለው ነገር ላይም ወሊ ሙስሊሚን وكذلك الميزان وقال في الميزان በሚለው ቦታ የሙስሊም ዘገባ ምን ብሏል وكذلك الميزان ተመዛኝ ነገር መውዙኑ እንደማለት ነው ተመዛኝ ነገርም እንደዚህ ነው መባለጥ የለበትም አንድ አይነት እቃ ከሆነ እቃው ካልተለያየ በስተቀር ማለት ነው ثم ابتع بالدراهم ثم اشتري بالدراهم جنيبا ሚዛን መመዘኛው ነው ሚዛን የሚባለው እሺ አዳ ሚዛን ገዛለሁ እንደ እንዳትሉ መውዙን እንደማለት ነው ላኪን ሚዛን ወይ ራስ መውዙን ነው ሚዛኑን ጠርቶ ተመዛኙን ነው የተፈለገው الموزون حكمه حكم المكيل في عدم التفاضل ማባለጥ ባለመኖሩ ተመዛኝም እንደ ተሰፋሪ አንድ ላይ ነው የሚታየው والصاع مكيال تكار به الحبوب والثمار الجافه የሚሰፈረው ደረቅ ነገሮች ናቸው ደረቅ ነገሮች ይሰፈራሉ مثل الحبوب والثمار الجافه ደረቅ ፍራፍሬዎችና እህሎች ማለት ነው ወሳዑ ሷዓ ማለት ምንድነው መስፈሪያ ነው ብለናል አሁን ወደ ሚዛን ስናመጣው ወደ 3000 ግራም አካባቢ ነው ይላል አንድ ሷዑ ነብይ የነብያችን ሷዕ የሚለው ተቅሪበን 3000 ግራም ነው 3000 ግራም ስንት ኪሎ ነው ቶሎ የሚነግረኝ 3000 ግራም ስንት ኪሎ ነው አህሰንት 3 ኪሎ ማለት ነው ሰደቀተ ፍጥር የምናወጣው 3 ኪሎ ነው ለምን ሳዑን ነብይ ስለሆነ ሳዑን ነብይ 300 ግራም ነው 3000 ግራም ነው ወደ እንት ስናመጣው 3 ኪሎ ማለት ነው 1000 ግራም 1 ኪሎ ነው طيب አንዳንዶቹ ግን 2 ኪሎ ከ75 ግራም ይሏችኋል አንዳንዶቹ ደግሞ ሁለት ተኩል ይሏችኋል ለምንድነው አንዳንድ እህሎች ከበድ ይላሉ አንዳንዶች ደግሞ ቀለል ያሉ ስለሆኑ 3000 ይገባሉ ግራማቸው خلاف እዚህ ጋር የመጣ ነው ወይም ደግሞ ተቅሪብይ ነው እንደ ነብያችን ሷዑ ነብይ የሚባለው ነገር ተቅሪቢ ስለሆነ ለጥንቃቄ 3 ኪሎ ይሆነ አሉት 3000 ግራም ለማድረግ አለዛ 2750 ግራምም ሊሆኑ ይችላሉ እንደማለት ነው የሚያሳየው خلافه طفيف خفيف ነው ብዙ የሚያጨቃጭቅ ነገር አይደለም አላየሃል ተመዛኝ ነገር ላይ እንዲሁም ተሰፋሪ ነገር ላይ ያም ሆኖ የሚበላ ሲሆን ወይም ዋጋ የሚያወጣ ሲሆን እኩል አይነት አንድ አይነት ከሆነ እኩል በኩል መሆን አለበት አይነቱ ከተለያየ እንደፈለጋች ተብለናል ያው እንደያየነው ሐዲስ ነው እሺ ቀጥሉ يا الله وعن جابر بن عبد الله رضي الله تعالى عنهما قال نهى رسول الله صلى الله عليه وسلم عن بيع السبرة من التمر لا يعلم مكيالها بالكيل بالكيل المسمى بالكيل المسمى من التمر رواه مسلم وعن جابر بن عبد الله رضي الله عنهما أنه قال نهى رسول الله صلى الله عليه وسلم عن بيع الصبرة من التمر التي لا يعلم مكيلها بالكيل المسمى من التمر رواه مسلم ጃብር ኢብኑ አብዱላህ ጃብርም አባቱ አብዱላህም ሱሐቢዎች ናቸው ስለዚህ ረዲየላሁ ዐንሁማ ለሁለቱም ማለት ነው ምን አለ ነሐ ረሱልላህ የአላህ መልእክተኛ ከልክለዋል አለ ምንን አንበይ ሱብረቲ ቁልልን ከመሸጥ ቁልል ታቀላችሁ የተቆለለ ነገር ማለት የተከማቸ ማለት ነው ወደ ካርቶን ሳይገባ ወደ ኩንታል ሳይገባ ተሰብስቦ ተመርቶ ገና የተቀመጠው የሚባለው ቁልል ይባላል ሚነ ተምሪ ከተምር ምን ያህል ኩንታል እንደሚወጣ አይታወቅም ምን ያህል ካርቶን እንደሚወጣ አይታወቅም አለቲ لا يعلم مكلها በስፍር ደረቅ ከሆነ ተምሩ ተሰፍሮ የማይታወቅ ማለት ነው በሚዛንም እንደዛው እሱ መሸከከላው ቢልካይል ሙሰማ ምን ተምር የታወቀ የተሰፈረ ተሰፍሮ ወይም ደግሞ ተመዝኖ የሚታወቅ ተምር አለ ብቻ ያልተገና ተመርቶ ያልተመዘነ ወይም ያልተሰፈረ ለብቻ ደግሞ አለ አንዱን ባንዱ መሸጥ አይቻልም ለምንድን ነው አይቻልም እዚህ 100 ኪሎ የሆነ የታወቀ የተሰፈረ አለ እዚህ ጋር ገና የተቆለለ አለ ሊበልጥም ይችላል ሊያንስም ይችላል መቀየር አይቻልም መለዋወጥ አይቻልም መሻሻጥ አይቻልም ተምሩን በተምር ማለት ነው ለምን ሪባ ሊመጣ ይችላል አንዱ ከፍ አንዱ ዝቅ ሊል ይችላል አንዱ ታውቋል እናቀዋል ይሄኛው ግን ሰማናቀው ወይ ዝቅ ይልብና ወይ ከፍ ይልብና ስለዚህ ወለድ ገባ ሪባ ገባ ማለት ነው አንድ አይነት ንቃ እጅ በእጅ አድርጉ እኩልም አድርጉ ተብለናል እኩል ካልሆነ ስጋ ስላለው አይቻልም ብለው ነብያችን አለይሂ ሰላም ከልክለዋልናል የሙስሊም ዘገባ ነው ሶሂህ ነው ሐዲሱ ስለዚህ በስፍር የምታውቁትን ዕቃ ተምር ወይም ጤፍ በማታውቁት ቁል ጤፍ መሸጥ አይቻልም ማለት ነው ግልጽ ነው አንድ ሐዲስ ቀጥሉና እናቆማለን وعن وعن معمر بن عبد الله رضي الله عنه قال إني كنت أسمع رسول الله صلى الله عليه وسلم يقول الطعام بالطعام مثلا بمثل وكان طعامنا يومئذ يومئذ الشقير رواه مسلم وعن معمر بن عبد الله رضي الله عنه قال إني كنت أسمع رسول الله صلى الله عليه وسلم يقول الطعام بالطعام مثلا بمثل وكان طعامنا يومئذ الشعير أو وكان طعامنا يومئذ الشعير ምንድነው <clears throat> ማዕመር ኢብኑ አብዱላህ ነው የሚያወራው ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ሰማቸው ነበረ ኩንቱ አስመዑ ካለ ደግሞ ደጋግሞ የሰማ መሆኑን ያመለክታል አንድ ቀን ብቻ አይመስልም ነበርኩ ካለ ሰውየው ብዙ ጊዜ እንደሚሰማቸው ነው የሚያሳየው ኩንቱ አስመዑ ረሱል የቁል ሲናገሩ ምን ይያሉ አጣዓሙ ቢጣዓሙ እህል በእህል እንደማለት ነው ስንዴ በስንዴ ያን ጊዜ ስንዴን ገብስን ነው ጧዓም የሚሉት አጣዓሙ ቢጣዓሚ ለምግብ የሚውልን እህል ሚስለን ቢሚስል ነው መሸጥ ያለበት አምሳያን በአምሳያ ነው ይሉ ነበረ እና ወካነ ጧዓሙና የውመይዲ ይዛን ቀን ምግባችን አሽዒሩ ገብስ ነበረ ስንዴም ያው ነው ጎሳቸው ተቀራራቢ ናቸው ያው ትንሽ ቢለይም ማለት ነው ስለዚህ የሚመገቡትን ነገር ተመሳሳይ እህሎችን እኩል በኩል እንጂ ማበላለጥ አይቻልም يحرم التفاضل بين نوعي الجنس الواحد من الاشياء الربويه المكيل او الموزون من الطعام ምግብነት የሚውል ተመዛኝ ለምግብነት የሚውል ተሰፋሪ ነገር ማለት ነው በተምር ላይ እንግዲህ ሁሉም ይገባል ይላል جميع الطعام ይገባል አንድ አይተሮች ከሆኑ ማበላለጥ አይቻልም አንዱን ካሽ አንዱን ዱቤ ማድረግም አይቻልም لا يجوز التفاضل ወለነሳኡ بالإجماع ነሳ ይባላል ማዘግየት ዱቤ እንደማለት ነው አተፋضሉ አንድ ተህ ላይ ማበላዝ حرام ነው አንዱ ጥሩ አንዱ ኮሳም ቢሆን እኮ ራሱ አንዱ ነጭ ጤፍ አንዱ ጥቁር ጤፍም ቢሆን ጥቁር ጤፍ አለው እንዳትያው ቀይ ቢሆን ነው ምሳሌውን ያመጣሁት ሚዕያር አስማር ወልከይል ያው ፍራፍሬዎች ብዙን ጊዜ ሊሰፈሩ ይችላሉ فلا يجوز بيع نوعي الجنس احدهما بالاخر الا بمعياره الشرعي ቁልሉ በሚታወቀው የተከለከለበት ያው ሪባ እንዳይመጣ ነው ተሰፋሪ መሰፈር አለበት ብለናል ተመዛኝ ነገር መመዘን አለበት ብለናል ያለዚህ ሚዛን በሚዛን እኩል መሆን አለበት መበላጥ የለበትም ብለናል ሌላው ዘካ የሚያመጣ ሰው ዘካ የሚሰበስብ ሰው ጥሩ ጥሩ ብቻ መርጦ ማንጣት የለበትም እ ያው ኢላ ቢርዱ ሷሂብ ባለቤቱ ራሱ ይሄን ወሰድ ብሎ ካልሰጠው በስተቀር መካከለኛውን ይዞ ማምጣት የለበትም በጣም ኮሳውንም ይዞ ማምጣት የለበትም በጣም ጥሩ መርጦ ማምጣትም የለበትም መጠነኛ ነው መጠነኛ ለምሳሌ አሁን ወርቅ ያለው ሰው ዘካ ሲያወጣ በምንድን ነው የሚያስበው በትልቁ ወርቅ ካሰበው ማን ይጠቀም አንዱ ይጠቀም ወይ ዲሃ ይጠቀማል ወይም ሀብታም ይጠቀማል በርካሽም ካሰበው እንደዛው መካከለኛው ይሆን ይላሉ ድሆችን ለመጥቀም ከተፈለገ ግን በርካሽ ተምር ቢታሰብ በርካሽ ወርቅ ቢታሰብ ነው የሚሻላቸው طيب አላየሃል ሐዲሶቹ ግልጽ ናቸው የሚመገቡትን ነገር ተመሳሳይ እህሎች ከሆኑ በአምሳያው ነው የሚሰፈር መመሰር የሚመዘን በመመዘን እና እኩል በማድረግ እንጂ ማበላጥ አይቻልም እህሎቹ ከተለያዩ ማበላጥ ሊቻል ይችላል ነገር ግን እጅ በእጅ መሆን አለበት ነው የምንለው هذا والله اعلم وصلى الله وسلم على نبينا محمد وعلى اله وصحبه اجمعين السلام عليكم ورحمه الله وبركاته